ብስሚላህ الرحمن الرحيم سبب النزول አለው سبب النزول ምንድነው ነብዩ صلى ሰለላሁ عليه ወሰለም من سادات መካ ከመካ ሹማምንት ከመካ መኳንንት መካከል ብዙ ሀብት ያላቸውን ብዙ ተከታይ ያላቸውን ብዙ ልጆች ያሏቸውን እነ አልወሊድ ብኑ ልሙጊራን ጓደኞቻቸውን እነ ዓስ ብኑ ዋኢል ያሉ እና አቡ ጃህልንም ጨምሮ እና እነኚህ መካሙ መኳንንት እስኪ እንስማ ካንተ ካንተ እንስማ የምትለውን ብለዋቸው ነብዩን ስ ላ ሰለም ግን ቢሸርጥ አሉ ቢሸርጥ ማለት ምንድን ነው ልቃሚዎች፣ ደካሞች፣ ድሆች እንደነሱ አባባል እዛ ላይ ተሳተፉት ይባላል። እንደነ ዑትባ፣ ሸይባ፣ ኢብኑ ረቢዓ፣ አቡ ጀህል፣ አባስ ኢብኑ አብዱል ሙጠሊብ እንኳ አሉ። ኡመየቱ ኢብኑ ኸለፍ እነኚህ ሁሉ ሰዎች ተደርድረው ነቢዩን ሰለላሁ ዐለይሂ ወሰለም እስቲ ካንተ እንስማ እናዳምጥህ ግን የመካ ከመካ ድሆች መካከል አንተ ፊት አንተ ጋር ከተኮለኮሉት አንተ ዙሪያ ካሉት እነሱ ከኛ ጋር ተቀማምጠው የኛን ግርማ ሞገስ፣ ክብር፣ ልዕልና ሊያጓድሉ ወይ ሊያንቋሽሹ አይገባምና ማንም እዛች ቦታ ላይ ዘወር እንዳይል በሚል ሸርጥ እነኚህ የመካ ሹማምንት ነቢዩን ስ ሰለም ይጠይቀዋቸዋል። ከዛ ነቢዩ ስ ሰለም ይህንንም ለባልደረቦቻቸው ነግረው ሳዳ ተመካ የመካን አለቆች አናግራለሁ ብለው እሳቸው ብቻ እና እነኛ ሹማምንት እየተነጋገሩ ሳለ አይነ ስውሩ ነቢዩን ሰለላሁ ዐለይሂ ወሰለም እጅግ የሚወደው አብዱላህ ኢብኑ ኡሚ መክቱም የተባለ ሰው ወደ ነቢዩ ስለ ሰለም እየገሰገሰ ይመጣል። የሚያውቀው ኸበር የለም። አይነ ረሱሉላህ እያለ ብቻ ሰለላሁ ዐለይሂ ወሰለም እያለ እየገሰገሰ ይመጣል። ከዛ በኋላ በቀጥታ ምንድነው ያላቸው? ያ ረሱላላህ አልምኒ ሚማ አለመከላህ አንቱ የአላህ መልእክተኛ ሆይ አላህ ካስተማሮት ነገር አስተምሩኝ፣ አላህ ካስተማሮት ነገር አስተምሩኝ። ያ ረሱላላህ አቅሪዕኒ ወአልምኒ ሚማ አለመከ አላህ ያላቸው ደግሞ ደጋግሞ ይጠይቃቸው ጀመረ ይህን ጊዜ የተቀመጠው ሸርጥ ውድቅ ሆነ ተቋረጠ ማለት ነው ማንም እኛ ያለንበት እኛ ሹማምንቱ ያለንበት ማንም ድሃ የተባለ እንዳይቀርብ ብለው ነበርና ይሄንን አፈረሰ ማለት ነው ምስኪን የሆነው ሙስሊም አይነ ስውሩ የነብዩ ስ ላ ሙአዚን ከዛ ነብዩ ስ ላ እነኚህ ሰዎች ይሰልሙልኛል ብለው ከጅለው ነው የሚያናግሯቸው ፊታቸውን አጨፈገጉና ለምን በዚህ ሰዓት መጥቶ ጠየቀኝ በማለት ፊታቸውን አጨፈገጉና ከሱም ፊታቸውን አዞሩ عبد الله ابن أم مكتوم أين سوّر له يفيت مجف آي آي أين سوّر له نبي صلى الله عليه وسلم ودسو زورو الزورو آي آي لكن الله جل وعلا الله سبحانه وتعالى قن يمي هنون هلو سلم ياي سلم سما عبس وتولى عليه عبس تنقال على الجو ፊትህን አጨፈገክ እኮ አይደለም አርቋቸው ጋኢብ አድርጓቸው አበሰ ፊቱን አጨፈገገ ወተወላ ፊቱንም አዞረ ተወላ ማለት ፊቱን አዞረ ማለት አበሰ ወተወላ አይ አዕረض አንሁ ከሱ ፊቱን አራ ለምን ጃአሁ ልአዕማ አንጃአሁ ስለመጣው الأعمى أين صوروا ودسوا سلم على النبي صلى الله عليه وسلم وكسات كزان الله وما يدريك عن أدرى ما لا تعصوك وما يدريك من عصوك من متوك أو نجر الله لعله من البات كويه ودانت يروت أيام التاسو لعله يزكى يتطخر من الذنوب كون كونجل لنصابت كونو كانت زند بمي اغنيو تمرت كون كونجل لنصابت ود الله لقربت نو من اساوقهنا انت بسو لاي فيتن تا چفغغاله كسو فيتن تا زورالله او يذكر على يا دغمو ليغسسنا لمكر زند يتعظوا مالتنا او يذكروا فتنفعه الذكرى بانت تمكرو تجسسو فتنفعه الذكرى ياتش مكر ياتش تجساس لتتقمو يهونال انت زند متو اقرئني علمني مما علمك الله يا رسول الله ايانا ايك ይህ እንዲህ እንዲህ ሲሆን اما من استغنى ኢስተግና ማለት ተብቃቃ ማለት ነው። ተብቃቃ ቃለ አነ ላ አሕታጁ ኢላ አሐድ ማለት ነው። እኔ በገንዘቤ ገንዘብ አንሶብኝ ደጋፊ አጥቼ ማንንም አልከጅልም ብሎ በራሱ ሀብትና ስልጣን የተብቃቃ ማለት ነው። ኢስተግና ማለት አማ መን ኢስተግና ያ የተብቃቃውና ይላል አላህ። ሙሽሪኮቹ ብዙ ነበሩ። አላህ ደምሮ እንደ አንድ ቆጥሯቸው ምክንያቱም አንዱ ሙእሚን አንዱ ካፊር ስለሆነ አማ መንስተግና ያማ በራሱ የተብቃቃው ራሱን ለአላህ ያላስገዛው ፈአንተ ለሁ ተሰዳ አንተ ለሱ አንተ ለሱ ማለት ነው ትዞርለታለህ ትደገስለታለህ ተሰዳ ይላል ቱቅቢሉ አለይህ ወተተሰዳ ለህ ፊቱ ትቆማለህ ወይ? ለሱ ትደገፍለታለህ ወይ? ለሱ ታደገድጋለህ ወይ? ይሄን ከዚህ ፊትህን አዙረ ወደሱ ፊትህን ከዚህ ለዚህ ጎንህን ሰጥተህ ለዚህኛው ፊትህን ትሰጠዋለህን? ተሰዳ ማለት ከፊት ለፊት ሆነ ማለት ነው። ይህን ከፊት ለፊት ሆነ ትቀበለዋለህን? ትቅቢሉ አለይህ ካፍሩን فأنت له تصدى وما عليك على ما عليك ما استفهامية لما تأيك يعني وما عليك من አለብህ በአንተ ላይ ይላቸዋል ነቢ ስ ሰለም ምን አለብህ ወቀስ አለብህን አላ የዘካ እሱ ባይጥራራ አለ ማ አለይክ አለ ወማ አለይክ አላ የዘካ ما استفهاميانك وينم نافيانك ليس عليك عتاب ولا بأس ألا يزكى إيه سوية أنت سكنجرك درس ملك تسك درس هاتشو درس يس بايت أرى كونجلو باين سا من على اللبه وكاس على هانتا وما على الرسول إلا البلاغ المبين تبلوات دقمنا الله سبحانه وتعالى واما من جاءك يسعى واما من جاءك يا يطهم يسعى يروط سعى يسعى يروط يارطرط ودانت يمطاو وهو يخشى واو الحنج وهو يخشى السوء الله يمي فرع الله لو يميرق አላህ ያዘዘውን የሚሰራ ሆኖ ፈአንተ አንሁ ተለሃ አንተ ከሱ በሌላ ትጠመዳለህን ተለሃ ማለት ይሄ ነው ተለሃ ኤ ቱሻግል ተለሃ ለህው ከሚለው ከሱ እንዲህ ካለው ሰው በሌላ ነገር ትጠመዳለህ እንዴ ከላ ተከልከል፣ ተቆጠብ፣ አይሆንም እንዴ ተግሳጽ ነች ይላቸዋል ነቢዩም ስ ፈመን ሻአ የፈለገ ሰው ዘከረሁ ይህንን ተግሳጽ ያስታውሰዋል። በዚህ ተግሳጽ ይመከራል። ፈመን ሻአ ዘከራ አለና ፊ ሱሑፊን ሙከረማ ሙሐመድ ወይ ይላቸዋል ስ ሰለም ሙሐመድ ወይ ይሄ አንተ የምትመከርበት ነገር ፊ ሱሑፊን ሙከረማ መሰረቱ ወደ አንተ የሚተላለፈው መለኮታዊው መልእክቱ ወህዩ ፊ ሱሑፊን በመጽሐፎች ወይ በገጾች ውስጥ ነው ያለው ሙከረመቲን የተከበሩ በሆኑ ገጾች ይላል صحف የ صحيفة جمع ነው صحيفة አንድ የሚጠቀለል የሚጠቀለል የሆነ የሚጠቀለል في صحف። صحف ማለት የሚጠቀለል ማለት ነው የሚጠቀለል ከብራና የሆነ ገጽ scrolled pages ማለት ነው صحيفة ይባላል ጀምዑ ሱሑፍ ነው ፊ ሱሑፍ የተከበሩ በሆኑ ገጾች የተጻፈ ነው ይህ አንትበት መርፉዓትን ይላል እነኚህ ገጾች ደግሞ መርፉዓትን ከፍ የተደረጉ ናቸው አላህ ስብሓነሁ ወተዓላ ዘንድ ወለደይና ነው የሚለው አላህ ስብሓነሁ ወተዓላ እኛ ዘንድ ነው የሚለው ወለደይና እኛ ዘንድ ኪታቡን ሐፊዝ ሁሉ ነገር ጠባቂ የሆነ መጽሐፍ አለ ስለሚል መርፉዓትን ከፍ የተደረጉ ናቸው ሙጠኸረትን የነጹ በንጽህና የተጠበቁ ይላል ሙጠኸራ ማለት ምንድነው ጅኖች ተንኳሳ የሆኑ ሸይጣኖች የማይደርሱበት የማይቀርቡት بأيدي سفرة كرام بررا ይላል بأيدي سفرة በመላእክት እጅ ነው ይላል አላህ سفرة بأيدي سفرة ይላል በመላእክት እጅ ናቸው ኪራምን بررة አለ كرام ማለት የተከበሩ ማለት ነው بررة ማለት ደግሞ مطيعين ማለት ነው እና بأيدي سفرة كرام بررة كرام የተከበሩ بررة مطيعين አላህን ታዛዦች በሆኑ መላይኮች እጅ ነው ያለው ቀላል እንዳይመስልህ እያላቸው ነው ነቢዩም ስ ሰለም ታዲያ አይሻ ረዲላሁ አንሃ ምን ይላሉ ሰዎች እንደሚሉት ቁርአንን ነቢዩ ስ ሰለም ተናግረውት በነበረ ይህንን አካቱበትም ነበር ባጭሩ ግን አትጠራጠሩ የኔ ቃል ነው ይላል አላህ ስብሓንሁ ወተዓላ ወለው ተቀወለ ዓለይና ባዕድ አልአቃዊል በእኛ ላይ ትንሽን ነገር እንኳ ባዕድ ነው ያለው ትንሽን እንኳ ቢቀጣጥፍና ቢጨማምር እንይዘዋለን يلبون من تلت أيام بتصالني لا الله سبحانه وتعالى كنا أنت معكل ما نمت كلاكاي أي نور اللتمي لا الله سبحانه وتعالى دارو نبي صلى الله عليه وسلم كتب على نجر الكنس على كذلك أتلا الله سبحانه وتعالى كهادي يهونا أفنقاج يهونا يسولج وقصر قتل الإنسان የሰው ልጅ ተረገመ የሰው ልጅ ከአላህ እዝነት ራቀ ቁትለ ቢማዕና ሉዒና ወጡሪደ አን ረሕመትላህ ከአላህ እዝነት ተባረረ ማለት ነው ቁትለ ልኢንሳኑ የሰው ልጅ ተረገመ ማ አክፈረሁ እንዴት ያለ ከሃዲ ነው ማለት ነው ማ እስቲፋምያ አይደለችም እቺ ማ አክፈረሁ ማለት እዩ እኽወቴ ወአኸዋቴ ሲጋ ሙባለጋ የሚባል ነገር አለ የአንድ ነገር ድካ የደረሰ ለመሆኑ መግለጫ ነገር አለ አንደኛው ማ አፍዓለሁ ነው ለምሳሌ እንዴት ያለ ቆንጆ ነው ለማለት ማ አጅመለሁ እንላለን ወይንም ደግሞ አጅሚል ቢህ እንላለን አፍዒል ቢህ እንላለን ማ አጅመለሁ አጅሚል ቢህ ማ አብሰረሁ አብስር ቢህ ይሄ አንድ ነገር ደረሰ ለመሆኑ መግለጫ ነው ቁቲለ ልኢንሳኑ ማ አክፈራ እንዴት ያለ ከሃዲ ነው ይላል አላህ ይሄ ሰው ልጅ እንዴት ያለ ከሃዲ ነው من أي شيء خلقه من أي شيء خلقه ለመሆኑ አላህ ከምንድን ነው የፈጠረው የሰው ልጅ ሚን አይ ሸይን ኸለቀሁ ከምንድን ነው የፈጠረው አላህ የሰው ልጅ ሚን ኑጥፈትን ይላል ኑጥፋ ማለት የፍቶት ጠብታ ማለት ነው ሚን ኑጥፈትን ከፍቶት ጠብታ ኸለቀሁ ፈጠረው እና ፈቀደረሁ ወሰነው ይላል ቀደረሁ ማለት ምንድን ነው ኸለቀሁ ፈቀደረሁ ማለት ባፈጣጠሩ ወሰነው ለምሳሌ ጸጉራችን ያድጋል፣ ጥፍራችን ያድጋል፣ ሌላ አካላችን ያድጋል። ግን ጸጉራችን እንደሚያድገው ጥርሳችን ቢያድግስ፣ አፍንጫችን ቢያድግስ፣ ጆሮአችን ቢያድግስ፣ ተውት ሌላውን የአይናችን ሽፋሽፍት ይሄ ከአይናችን ጋር ተጣብቆ ያለው አይናችንን ስንገልጥ ያለው እሱ ጸጉሩ ላይ የአይናችን ሽፋሽፍት ቢያድግስ ማየት አይቻልም። ጥርሳችን ቢያድግ አፋችን መክደን አንችልም ጆሮአችን ቢያድግ ምንድን ነው ስለዚህ ሁሉ ነገር እድገቱን ጨርሶ እንዲቆም የሚደረግ አለ ዝም ብሎ እንዲያድግ ለዚህ ኸለቀሁ ፈቀደረሁ ፈጠረው አላህ ስብሓነሁ ወተዓላ ወሰነው ይላል ፈሰዋህ ፈሱብሓነሁ ثم السبيل يسره ثم ከዛንም አሰቢለ መንገዱን የሰረሁ አገራው ይላል የሰው ልጅ መውጫ መንገድ የገራ በዛ ጠባብ የማህፀን በር አራት ኪሎ አራት ነጥብ አምስት ድረስ ሶስት ነጥብ አምስት ኪሎ ልጅ ይወለዳል የሚገርመው በሆድ ውስጥ ሳለ እናትየው ተሸክማው እሷ ወዲህ ወዲያ ስትገላበጥ እሱ እንዳይታፈን እንዳይጨፈለቅ አምኒዮቲክ ፍሉድ ተብሎ የእንሽርት ውሃ የሚባለው እሱ እዛ ውስጥ አለ በማህፀን ተሸፍኖ አለ ከዛን ልጁ ሊወለድ ሲል ያ የማህፀን ቀረጢቱ እሱን የተሸከመው እንግዲህ ልጁ እሱ ይበሳና የእንሽርት ውሃው ይፈሳል። የእንሽርት ውሃ መፍሰሱ ልጁ ተንሸራቶ እንዲወጣ ያደርገዋል። ከዛን ምጥ ራሱ ኒዕማ ነው። ራሱ ልጁ ሲገፋ ነው። ፐልስ አለው። መቼም አንተ ወንድ ነህ ከየት አውቀኸው እንዳትሉኝ እዚህ ብዙ የወለዳችሁ እህቶች ስላላችሁ ማለት ነው። እኔ ሳይንሱን ልናገር እናንተ ደግሞ እናንተ ደግሞ ምን ይባላል ላ ተስአል ጠቢብ እስአል ሙጀሪብ ተብሏል ዶክተሩን አጠይቀው የደረሰበትን ጠይቅ ስለተባለ አዎ ኡሙ መሐመድ ኡሙ ማህሙድ ማሻአላህ ኡስታዝ ሐቅ ነው እያለች ነው እሺ አልሙጀሪቡን አዎ ስለዚህ ኸይር <laughs> መርሐባ እና አላህ ስብሓነሁ ወተዓላ ምን ይላል ثم السبيل يسره ከዛንም መንገዱን አገራለት ይላል የሰረ ማለት አገራ ማለት ነው ሹልክ ብሎ ይወጣ የሚገርመው ጭንቅላቱ ከወጣ ትከሻው ከወጣ በኋላ ሌላው አካሉ ሹልክ ብሎ ነው የሚወጣው ይገርማል እና እንደገና ያ ማህፀን restore ያረጋል ወደ ቦታው ይመለሳል ሁሉ ነገር ወደ ቦታው ይመለሳል ፈሱብሃንአላህ አላህ እንዲያድርጎ ከዛ ጨለማ ውስጥ ያወጣዋል ከዚያንስ ثم አማተሁ ከዛ በኋላ አማተሁ ሩሁን ይወስደዋል ያሞተዋል አሁን እኔ አሞተ የሚባል ነገር አማርኛ ነው ብላችሁ ሩቅ ይሆንባችኋል። አማርኛው አሞተ ነው የሚባለው። ገደለ ገደለ ቀጥቅጦም ሩሆን ካወጣ ገደለ ነው የሚባለው። አሞተ ግን ሩሁን ብቻ ወሰደ፣ ሹልክ አድርጎ አሞተ ነው። ይህ አላህ Subhanahu Ta'ala ብቻ ነው የሚችለው። መለከል ወህይን ማን ነው መለከል መውትን ልኮ መላይኮቹ ከጀሰድ ውስጥ ሩሑን ይወስዱታል እና ثم አማተሁ ከዛንም አማተሁ ማለት አላህ ይወስደዋል ያሞተዋል ሩሑን ይወስደዋል የተከበረ አድርጎት የሰው ልጆች የሚያከብሩት የሚያልቁት አድርጎ በልባቸው ውስጥ ልቅናን ጽፎለት ሱብሃንአላህ የሰው ልጅ አስከሬኑ መሬት ላይ ሆኖ አያልፍም እና ይቀበረዋል አቀባበርን ለአደም ልጅ ለታላቁ ለቃቤል አላህ ስብሓን ወተዓላ አሞራ ልኮ አቀባበርን አሳይቶታል ثم إذا شاء ثم ከዚህም በኋላ إذا شاء አላህ በፈለገ ጊዜ አንሸረሁ የሰው ልጅ ይቀሰቅሰዋል ከላ አለ አላህ የሰው ልጅ ካለበት ይቆጠር ይከልከል ለማ የቅዲ ለማ የምትለዋ ቃል ለማ አዳምጡኝ ለማ የምትለዋ ቃል አንድ ዘርፍያ ትባላለች ፊያ ትባላለች ዘርፍያ ማለት ጊዜ ጠቋሚ ማለት ነው ለምሳሌ ለማ ጃአ ኡስታዙ አስተማሪው ሲመጣ ማለት ነው ሁለተኛው ለማ ደግሞ ናፊያ ትባላለች ናፊያ ማለት ምንድን ነው አዎ ዘርፍያና ናፊያ ናፊያ ማለት አፍራሽ ማለት ነው አፍራሽ አሁን እዚህ ላይ ያለችው አፍራሿ ነች ከላ የሰው ልጅ ካለበት ይቆጠብ ይከልከል ከክህደቱ ለማ የቅዲ አልተወጣም ዲድንት አካምፕሊሽ አልተወጣም አልተገበረም ማ አመረሁ ጌታው ያዘዘውን ነገር አልተወጣም الأمر يقتل الله فلينظر الإنسان يسولج يم الكتال لي اتشي لاما لاما لام الأمر تبالا لك فلينظر الإنسان يسولج يم الكت إلى طعامه ودمقبو يم الكت يسولج يسولج አና ሰበብነ ልማአ ሰባ አና እኛ ይላል አላህ ራሱን ሲያከብር ሲያተልቅ ጀለ ወዓላ ሰበብነ ልማአ ሰበ ሰበ አንቧቧ በብዛት አፈሰሰ ማለት ነው አና ሰበብነ ልማአ እኛንን እኮ ውሃን የምናንዠቀዥቀው ሰበን ማንዠቅዠቅን አና ሰበብነ ልማአ ሰባ ይላለች ፈልየንظር ልኢንሳኑ የሰው ልጅ ይመልከት ይላል አላህ ኢላ ጣዓሚሂ ወደሚበላው ምግቡ ይመልከት ኸይር እንዴት ወደሚበላው ምግቡ ይመልከት አላህ ከዚች አያ ቀጥሎ አና ሰበብነ ልማአ ሰባ ነው የሚለውና እስኪ ምንድን ነው የምንበላው እኛ እኛ የምንበላው ነገር ምንድን ነው? ክትፎ፣ ቅቅል። እሺ እኛ የምንበላው ነገር ፉልም ይሆን ቅቅልም ይሆን ፍርፍርም ይሆን እንደ ሁሉ ነገር whatever እኛ የምንበላው ነገር alright whatever እኛ የምንበላው ነገር መሰረቱ ከውሃ ነው። መሰረቱ ውሃ ነው እንበል ስፓጌቲ፣ ማካሮኒ ከየት ነው የሚመጣው? ከስንዴ፣ ከገብስ። ማርማላድ ብንል ከ fruit ነው የሚመጣው። so ታሽጎ የሚመጣ ነገር everything ከአሳ ቢሆን ከምን ቢሆን ብቻ ሆዳችን ውስጥ የሚገባው ወይ እህል ነው ወይ የስጋ ዘር ነው ወይ whatever ዝናብ ቀጥ አለ ማለት አዝመራ የለም ማለት ነው። አዝመራ የለም ማለት ስንዴና ገብስ የሉም ማለት ነው። ስንዴና ገብስ ባቄላ የሉ ማለት የጠቀሳችሁት ፉሉም የለም፣ ጤፍ ከሌለ ፍርፍርም የለም። so የሚበላ ነገር ምንም የለም ማለት ነው። ከላይ ቀጥ አለ ማለት እንስሳትም የሚበላ የሚጋጥ ነገር ከሌለ እንስሳት መኖር አይችሉም። ስለዚህ ፍየል የለም፣ በግ የለም፣ ወይፈን የለም፣ whatever የለም፣ ዶሮዎች የሉም ማለት ነው። ስለዚህ ስጋ የለም፣ ወተት የለም፣ አይብ የለም፣ everything አጠቃሉ የለም። ውሃ የሚባል ነገር ጠፋ ቢባል ውሃ የሚባል ነገር ጠፋ ቢባል አሳዎቹም አይኖሩም ማለት ነው። ለዚህ ነው አላህ ፈልየንዙር ልኢንሳኑ ኢላ ጣዓሚሂ የሰው ልጅ ودا مقبو يملكت إلان أنا صببنا الماء إن يوهان مانبوابات أنبوابان إلان صببنا الماء وهان أنبوابان صبا مانبوابات أنبوابان ثم كذبوها لا شققنا الأرض شققنا الأرض مدرن سنة تقنات شقا مسن تكنيلان فأنبتنا فأنبتنا أبكالن فأنبتنا فيها بسوستم أبكالن حبا ميلان حب مالت ايو فأنبتنا فيها حبا حب مالت من دنو حب مالت لمسالي فري مالنو فري فري ለምሳሌ እንደ شعير ገብስ እንደ عنب ያሉ ነገሮች alright ማን ነው እንደ شعير ገብስ እንደ እንደ ዙራ እንደ ቀምሕ ቀምሕ ማለት እንደ ስንዴ ባቄላ እንዲህ እንዲህ ያሉ ሀብ ይባላሉ ፈአንበትና ፊሃ ሐብ አለና ወዒነበን ወዒነበን ወዒነበን ወይንን ወይንን እናበቅላለን አለና ወቀድበን አለ ቀድብ ማለት ምንድን ነው ቀድብ ማለት ጨሌ ለጋሳር ማለት ነው ቀድብ ይባላል እንስሳት የሚግጡት ማለት ነው لقطوش يميهون وقضبا يبالا لمن؟ قضبا يتبالو يميقات نقرك هوننو قضب يميبالو وعنبا وقضبا وزيتونا زيتونن النابك العلن ونخلا يتمر زافنم النابك العلن نيلان وحدائق حدائق يميلو حديقه የሚለው ጀመዕ ነው ሐዲቃ ማለት ደግሞ ቬጅቴብልስ ማለት ነው አታክልቶች እንደ ድንች እንደ ቀይ ስር እንደ ሽንኩርት እንደ ካሮት ያሉ ጉልበን ማለት ጉልበን ማለት ችፍግ ያሉ ማለት ነው ችፍግ ያሉ አ ችፍግ ያሉ የተቀራረቡ ማለት ነው ጎመን ካሮት ይህን ብታዩት ችፍግ ያሉ ናቸው እርስ በርስ የተቀራረቡ የሆኑ የአትክልት አይነቶችን ቬጅተብልስ እናበቅላለን አለ ወሐዳኢቀ ጉልባ አለና ወፋኪሃተን አለ ፋኪሃ ማለት ምንድን ነው ፋኪሃ ማለት وفاكهة ፍራፍሬዎች እንደ ብርቱካን ትርንጎ apple ተዘርዝሮ አበቃም እንደ ሙዝ እንዲህ ያሉ فاكهة ይባላሉ ወአበን አበን ማለት ደግሞ ቅንጣት ማለት ነው ቅንጣት ወይንም አትብኑ ለዚ ترعاه البهائم እንስሳት የሚቀነጥሱት ነገር ጫፍ ጫፉ ፍሬ ያዘለ ያ አብ ይባላል። ይሄን ሁሉ እናበቅላለን አለና ለምን የሚል ጥያቄ ቢነሳ መታ አለኩም መጠቀሚያ እና አንዓሚኩም እንስሳቶቻችሁ መጠቀሚያ ምግብ ይሁን ዘንድ ነው ይላል። ፈኢዛ جاءت ሷኻ ይላል فإذا جاءت بمتأتشك سي سورة عبسة ثلاثة سستن يو آية فإذا جاءت الصاخة الصاخة مدت شواهيتو مدتنو آه، لمن بزيه تسيمت سبال ሶኸ ይባላል። ሶኸ ጮኸ ማለት ነው። ሳኽ ጯሂ ነው። ሳኻ ጯሂቱ ማለት ነው። ፈኢዛ ጃአት ሳኻ ጯሂቱ በመጣች ጊዜ ወህየ ነፍኸቱ ሳኒያ ተብሏል። ሁለተኛዋ ንፊ ማለት ነው። በመጀመሪያው ንፊ ፈኢዛ ኑፊኸ ፊ ሱሪ ነፍኸቱ ዋሂዳ ይላል። በጡሩምባውም የመጀመሪያው ንፊ በሚነፋበት ጊዜ ወሑሚለት ልአርዱ ወልጅባሉ ፈዱከታ ደከተ ዋሂዳ ምድርና ተራሮች ከቦታቸው ተነቅለው መንኮታኮትን ይንኮታኮታሉ ይላል በሱረቱ ሐቃ ላይ በሱረቱ ዙመር ደግሞ فصعق من في السماوات ومن في الأرض إلا من شاء الله له فإذا نفخ في الصور بلو በሰማይ በምድር ያለው ይንኮታኮታል አለ የመጀመሪያው ንፊ ነው በሁለተኛው ንፊ በሁለተኛው ንፊ ደግሞ ሰዎች ከሞት ተቀስቅሰው አላህ ስብሓነ ወተዓላ ፊት ይቆማሉ ያኔ ከባድ ጭንቅ ይሆናል ለማለት ከባድ ጭንቅ ይሄንን ነው ረቢ ጌታዬ ሆይ ላ አታዋርደኝ ያሉት ኢብራሂም የውመዲን በፍርዱ ዕለት የውመ ላ የንፈዑ ማሉን ወላ በኑን ገንዘብም ልጆችም በማይጠቅሙበት ዕለት ያን ጊዜ ሰው ሰው አይነል መፈር የት ነው መሄጃው የት ነው ማምለጫው ይላል አንድ ወዳት ሁሉም ይበታተናል ፈላ አንሳ በበይነሁም ይላል በማዕከላቸው ዝምድና ይበጣጠሳል ሙእሚኖች ሲቀሩ አልአኽላኡ የውመኢዝን ባዕضሁም ሊባዕድን አድውን ወዳጆች እርስ በርስ እጅግ የሚዋደዱ በዚያን ዕለት ከፊላቸው ለከፊላቸው አድውን ጠላት ነው ኢለል ሙተቂን አላህን የሚፈሩ ሰዎች ሲቀሩ ይላል ያን ጊዜ ነው ክስን በመፍራት ወሰደብኝን በመፍራት አላስተማረኝምን በመፍራት ከመጥፎ አልከለከለኝምን በመፍራት የውማ የፊሩል መርኡ ያን ቀን እለት ነው። የፊሩል መርኡ አንድ ሰው ይሸሻል፣ ሚን አኺሂ ከወንድሙ ይሸሻል፣ ተጠያቂነትን ይሸሻል። ወኡሚሂ ከወለደችው ከእናቱ ይሸሻል። ወአቢሂ ከወለደው ከአባቱ ይሸሻል። ወሳሒበቲሂ የአካሉን ተካፋይ ባልተቤቱን ሚስቱን ሊኩል ምርኢን ኢምሮእ ማለት ሰው ነው ሊኩል ምርኢንሁም ከነርሱ ከሰዎች መካከል የውመኢዝን በዛን ዕለት ሻእኑን ጉዳይ አለው ዩግኒህ ከሰዎች የሚያጠምደው ሌላ አልቃሴው ሐጃ ይበቃኛል ይላል የሌላን ጩኸት የሌላን ችግር የሌላን ልመና ዘወር ብሎ አያይም لكل امرئ منهم يومئذ شأن يغنيه አለ يغنيه عن غيره ያጠምደዋል ውጁሁን አለ ከፊል ፊቶች ያን ቀን የውመኢዝን በዛን ዕለት ሙስፊረቱን የሚያሸበርቁ ይሆናሉ ይላል ውጁህ የውመኢዝን ከፊልፊቶች ፊቶች ያን ቀን ሙስፊረቱን የሚያሸበርቁ ይሆናሉ ዳሒከቱን ሳቂታዎች ይሆናሉ ሙስተብሽረቱን ተደሳቾች ፈገግተኞች ይሆናሉ ሙስተብሽር ማለት ቡሽራ ይመጣለት ማለት ብስራት ይመጣለት ፊቱ ያበራል ዳሒካ ሳቂታዎች ሙስተብሽረቱን በደስታ የተሞሉ በብስራት የተሞሉ ይሆናሉ ይላል اللهم اجعلنا منهم برحمتك اللهم اجعلنا منهم اللهم اجعلنا منهم يا ذا الجلال والإكرام يا الله وجوه كفيل فتوج يومئذ بزان ألت مسفرة مسفرة አብሬዎች አሸብራቂዎች ወዛሞች ይሆናሉ ضاحكة ሳቂታዎች ይሆናሉ ሙስተብሽረቱን የተደሳሰቱ በፈገግታ የተሞሉ ይሆናሉ ሙስተብሽራ ቡሽራ የመጣላቸው ማለት ነው አላህ ከነሱ ያተ ወውጁሁን ሌሎች ፊቶች ከፊል ፊቶች ደግሞ የውመኢዝን በዚያን ዕለት አለይሃ በእነርሱ ላይ ይኖራል ገበረቱን አቧራ ትቢያ ይኖራላል እስቲ ይሁ አለይሃ ማለት በእነሱ ላይ ብለን ነው ወደ አማርኛ የመለስ ነው አለይሃ ማለት በሱ በአረብኛ በአረብኛ ኩሉ ጀምዕን ሙአነስ ይባላል ጀምዕ ሲሆን ሙአነስ የእንስት ጾታ ይሰጠዋል አንዱ ወጅህ ነበረ ውጁህ አለ ውጁህ ፊቶች ማለት ነው ወውጁሁ የውመይዚን አለይሃ ገበራ ማለት ትቢያ አቧራ ይኖርባቸዋል ተረሐቁሃ ትሸፍናቸዋለች قترة ጽልመት ማለት ነው ጽልመት ጨለማ ማለት ነው أي سواد ترهقها تغشاها ጨለማ ጽልመት ይውጣቸዋል ሌሎቹ ግን የአላህ ቅንባሮች على منابر من نور ከብርሃን በሆኑ መቀመጫ منبر ላይ ሆነው ኑሩሁም የስዓ በይነ አይዲህም ወቢአይማኒህም ብርሃናቸው ከፊት ለፊታቸው ከበስተቀኛቸው የሚገሰግስ ሲሆን ጌታችን ወይ አትሚም ለና ኑረና ብርሃናችንን ሙላልን ይሉታል ዛሬ የተደረገ ውዱእ የተሰገደ ሩኮ ሱጁድ ያ ሁሉ ያበራል አካሉ ማለት ነው ያ ረብ ልዓለሚን ተርሐቁሃ ትሸፍናታለች ማለት ነው ተግሻሃ ሰልሰቢላ ተርሐቁሃ ተግሻሃ ትሸፍናታለች ቀተረቱን ዘልመቱን ሰዋዱን ጽልመት ትሸፍናቸዋለች ከዛን እነማን ናቸው ፊታቸው በአቧራ የሚለወሰው ፊታቸው የሚጠቁረው እነማን ናቸው? ኡላኢከ እነርሱ ሁሙል ከፈራ ከሃዲዎቹ ናቸው። አልከፈራ ጀምዑ ካፍር ፈጀራ ማለት አመፀኞች ማለት ነው። አልዑሳት ማለት አመፀኞች፣ እምቢተኞች፣ ለአላህ የማይታዘዙ ለአላህ ዲን ያላደሩ እነኚህ ናቸው ያኔ እንዲሚሆኑት ይላል ያ ሱብሃንአላህ እስኪ እንዴት እንደሚያስቀና ተመልከቱ የጀነቶቹን ሲናገር አላህ ውጁህ የውመይድን ሙስፊራ ፊቶች ያኔ የሚያሸበርቁ ወዛሞች ይሆናሉ ዳሒከቱን ሳቂታዎች ሙስተብሽረቱን ተደሳቾች ይሆናሉ አልፋሃል የጀነት ነህ ሲባሉ በመላይኮች ሲታጀቡ ሰላም ሰምሳችሁ ለዚህ ደረሳችሁ ሰላም በእናንተ ላይ ይሁን ሲባሉ መላይኮቹ ሲያካብቧቸው አጅቦ ወደ ጀነት ሲወስዷቸው ወደ ጀነት የሚሄዱበት ደግሞ ልዩ ማለት ነው ፈረሶችና ግመሎች አላህ እዛ ያዘጋጃቸው ማለት ተመልከቱ አላ ኑጁብን ተባለ እስኪ አላህ ከነሱ ያደርገን اللهم اجعلنا اللهم اجعل وجوهنا وجوها مسفرة ضاحكة مستبشرة اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين يا ذا الجلال والإكرام يا حي يا قيوم اللهم أنزل علينا رحماتك وبركاتك وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم اجعلنا مستقيمين على الإيمان مستقيمين على عمل صالح يا ذا الجلال والإكرام اللهم اجعل خير أعمالنا خواتمه وخير أعمالنا خواتمه وخير أيامنا يوم نلقاك فيه يا ذا الجلال والإكرام اللهم يمن كتابنا وارفع درجاتنا يمن كتابنا وارفع درجاتنا يا ذا الجلال والإكرام اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين وألحقنا بالصالحين يا ذا الجلال والإكرام يا حي يا قيوم اللهم انصر دينك اللهم انصر دينك وكتابك اللهم أعلي كلمتك وجعلنا من ناصري دينك يا ذا الجلال والإكرام اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته